የስተፍቱነክ ቁልላሁ ዩፍቲኩም ፊልከላላ ይላል አላሁ ስብሓነ ወተዓላ። ያ ሙሐመድ ሰዎች ጠይቋል። አንድ ሟች በሚሞት ጊዜ ወላጅ ላይኖረው ይችላል። ልጆችም ላይኖሩት ይችላሉ። እንዲህ አይነት ሟች በሚሞትበት ጊዜ ከላላ ይባላል። አስልና ፈርዕ የሌለው ይላሉ የፈራኢድ ዑለማዎች። ከላይ ወላጆች እናትና አባት የሌለው ከታች ልጆች የወለዳቸው የራሱ ልጆች የሌሉት እንዲህ አይነት ሰው ሞተ። ይህ ሰው ምን መሆን አለበት ብለው ይጠይቁሃል። ያ ሙሐመድ ንብረቱ ምን መሆን አለበት? ማን ነው መውረስ ያለበት? አላሁ ስብሓነ ወተዓላ ሁኔታውን ሲያብራራ አለ ኢንምርኡን ሀለካ ለይሰ ለሁ ወለድ ያ ሙሐመድ በላቸው አይ ቁል ለሁም መማተ ወለይሰ ለሁ ዋሊዱን አወለዱን ወላጅ የለው እናት አባት ሟች ልጆችም የሉትም ጥሩ ወለሁ ኡኽቱን ለዚህ ሟች እህት ብቻ አለችው እቺ እህት የሟች በአባትም በእናትም የሚጨምርም ትሁን የአባት ልጅ ብቻ የሆነችም ትሁን እህት ከሆነች فلها نصف ما ترك ለሷ ከዚህ ሟች ንብረት የሚደርሳት ግማሽ አምሳ percent ይደርሳታል ይሰጣታል ብለህ ንገራቸው፣ ፈትዋ አድርግ ይላል الله سبحانه وتعالى። ወሁወ የሪሱሃ ኢለም የኩን ለሃ ወለድ። በተገላቢጦሽ ሟች ሴት ሆነች፣ ሟች እህት ሆነች። እሷም እንደዚሁ ስትሞት ልጅ የላትም፣ ወላጆችም የሏትም። ያላት ወንድም ብቻ ሆነ። የሱ አወራረስ ትንሽ ይለያል ከሴቷ። እቺ ሴት እህት በምትሞትበት ጊዜ ሊወርስ የቀረበ ወንድም የአባትም ይሁን በእናትም በአባትም የሚገናኝም ይሁን ወሁዋ የሪሱሃ ሙሉ ንብረቷን ይወርሳል። ኢለም ኩለሃ ወለድ ልጅ ከሌላት ወላጆችም ከሌሏት ፈኢን ካነተ ስነተይን ፈለሁመ ሱሉሳን ሚማ ተረከ ወንድም ሞቶ ወንድማችንን እንወርሰዋለን ብለው የመጡ እህቶች ሁለት ሆኑ ወይ ከሁለት በላይ ሆኑ። አምሳ percent ከወንድሟ ንብረት እንድትወርስ ቁርአን ህግና ደንብ አድርጎ በውርስ ያስቀመጠው አንድ እህት ብቻ ስትሆን ነበር። ኢኒ ምርኡን ሀለክ ليس له ولد وله أخت فلها نصف ما ترك ያለው አንድ እህት ብቻ ስትሆን ነው። ግን ሟች ሞቷል። ጥሩ ወላጆች የሉትም። አባት እናት ወደታች ደግሞ ልጆችም የሉ። በውርስ ሕግና ደንብ ቅድም እንዳልኩኝ ከላላ የሚባለው ይሄ አለዚ ለይሰ ለሁ አስሉም ወላ ፈር ይላል። ከላይ መሰረት የሆኑ ወላጅ እናትና አባት፣ ከታች ደግሞ የእሱ ውጤት የሆኑ ልጆቹ የሌሉ ሆኖ አንድ እህት ብቻ ከሆነች አምሳ percent ትወርስ ብለናል። በአጋጣሚ ቁርአኑ ጠቅሶ ያለፈው ሟች ግን እሷ ብትሆን ያለው ወንድም አንድ ቢሆን ንብረት አግበስብሶ ይገባል። አጋጣሚ እድል ነው። ለምን ይሄ ሊሆን ቻለ? للذكر مثل حظ الأنثيين የሚባል ነገር አለ። በወርስ ድርሻ ከሴት ልጅ ወንድ ልጅ double ነው የሚያገኘው። ብዙ ኃላፊነትን ይሸከማል። እሷ ላይ የኃላፊነት ጫንቃ የለባትም። ከዚህ ወተን ሟች ሞቶ ለውርስ የቀረቡት ወኢን ካን ፈኢን ሁለት እህቶች መጡ። ወንድማችንን እንወርሰዋለን ብለው ፈለሁመ ሱሉሳን ሚማ ተረክ ለነዚህ ሁለት እህትማማቾች ከወንድማቸው ሁለት ሶስተኛ percent ኡን ይወርሳሉ። وإن كانوا إخوة رجالا ونساء ተደበላልቆ መጡ። ሟች ሞቶ ወላጆች የሉም፣ ልጅም ልጆችም የሉም ብለናል። እህቶች እየመጡ የነበሩበት ሂደት ነበር፣ ግን አሁን ተደበላልቆ መጡ። ከዚህ ሟች ከወንድማችን እንወርሳለን ንብረት ባዮች እህቶችና ወንድሞች መጡ። የዛኔ የወሰነውና የመደበው ውርስን ያከፋፈለው ጌታ አላህ እንዴት ነው? ፈሊዘከሪ ምስሉ ሀዝል ኡንሰያይ ወረሳዎች ተደበላልቆ በዚህ መልኩ ከመጡ ለአንደኛ ወንድ የሚሰጠው ድርሻ ለሁለቱ ሴቶች ከሚሰጠው double ይሰጠዋል። ወንድ በላጭ ድርሻን ይይዛልና በውስ ዩበይኑ ላሁ ለኩም አንተ ድሉ አላሁ ስብሓነ ወተዓላ ሸራኢኡን ህግና ደንቡን በዚህ መልኩ ሲያብራራ ሲተነትን እንዳትጠሙ ብሎ ነው። ለማ ምን ያህል ድርሻ ይደርሰዋል? ለማ በፐርሰንት የትኛው ይብለጥ፣ የትኛው ይነስ? ከአላህ በላይ የሚያውቅ ከአላህ በላይ የሚያስረዳና የሚገባውን እንደ ተገቢው እንደየቦታው የሚያስቀምጥ ማንም የለምና ምስጢሩንም የሚያውቁ አላህ ነው። አዩበይኑላሁ ለኩም አህካመሁ ወሸራኢዐሁ خشية أن ማለት ነው። ወላሁ ቢኩል شيء አሊም። ሱረቱ ኒሳ እንግዲህ በዚህ መልኩ ዛሬ ሲጠናቀቅ ወደሚቀጥለው ሱራ የምንገባው ሱረቱል ማኢዳ ይሆናል። ቁርአን ውስጥ ረዥም ሱራዎች ተብሎ ከሚጠሩት አንዷ ሱራ ነች። ምክንያቱም ሱራ የሱራዎች ስያሜ በሁለት ይካፈላል። ማንኛውም የቁርአን ሱራ ኢማ መደንይ ወኢማ መክይ ነው የሚባሉት። በዛ መልኩ እቺ ሱራ ሱረቱል ማኢዳ መደንይ ነች። መደንይ ማለት ነቢዩ ሂጅራ ስደት ከመካ ወደ መዲና ከሄዱ በኋላ የወረዱ ሱራዎች መደኒ ይባላሉ። ሁላቸው መዲና ላይ የወረዱ ሱራዎች ማለት ነው። ወደ መዲና ሂጅራ ስደት ነቢዩ ከሄዱ በኋላ ከወረዱ ሱራዎች አንዷ ነች ማኢዳ። አስማ ቢንት የዚድ በምታወራው ሐዲስ ሌላው ተጨማሪ የሚደረገው ሱረቱል ማኢዳ ሌላ የሚያጅበው ባህሪዋ ቁርአን ላይ አያቶች በሚወርዱበት ጊዜ ቁርአን አያቶች፣ አንቀጾች እንደየ አስፈላጊነታቸው ነበር የሚወርዱት። ይሄ ነው ሰበበን ኑዙል የሚባለው። ግን በጣም የሚገርመው ሱረቱል ማኢዳ እንደዛ አልወረደችም። አንድ መቶ ሀያ አንቀጽ ወይም አንድ መቶ ሀያ አያ ነው ያላት። ሁሉም አንድ ጊዜ ነው የወረደችው በነቢዩ ላይ ሰላቱ ሰላም። በሰዓቱ ግመል ላይ ነቢዩ አለይሂ ሰላቱ ሰላም እቺ ሱራ ሱረቱል ማኢዳ ስትወርድባቸው አስማ ቢንት የዚድ ቃለት እኒ ለአኺዘቱም ቢዚማሚል አድባ አድባ የምትባል ናቀቱ ረሱልላህ ሰለላሁ ዐለይሂ ወሰለም የነቢዩ ናቃ ግመል ኢዝ ነዘለት ዐለይሂ አልማኢዳ ሱረቱል ማኢዳ ሁሏም ነቢዩ ለስትወድ ወካደት ሚን ሲቀሊሃ ተዱቁ አዘናቃ። በሌላ ሪዋያ ግመሏ ተንበረከከች ይባላል። መሬት ያዘች፣ አልቻለችም የቁርአንን ክብደት። ስለዚህ ወደ ሱራዋ ስንገባ መግቢያ ላይ ያላት ፋኢዳና ያላት አንዳንድ ፈዳኢሎቿ ይህን ይመስላሉ። ቀጥላ ወደ ቀጥላ ቀጥታ ወደ ተፍሲሮቹ ስንገባ ያ አዩሃ አለዚነ አመኑ አውፉ ቢልዑቁድ ይላል። ኺጣብ አላሁ ስብሓነሁ ወተዓላ ለሙእሚኖች ነው። አህድ ከሰዎች ጋርም የገባችሁ ከሆነ ኸይር ስራና መልካም ስራ ለመስራትም ቢሆን የገባችሁት ቃል ካለ ቃላችሁን ሙሉ ይላል። ቃል ከአላህ ጋርም ሊሆን ይችላል። የሰው ልጅ የሚገባው ሰው ከሰው ጋር ሊሆንም ይችላል። ኡሂለት ለኩም በሂመቱል አንዓሚ ኢላ ማ ዩትላ አለይኩም የምግብ አይነቶችን ታርደው የምንበላቸውን የእንስሳ አይነቶችን ሀላልነትና ሀራም የሆኑትን እየነገረን እያስተማረን ነው ጌታ አላህ ሱብሓነሁ ወተዓላ። ሀላል ተደርጎላችኋል በሂመቱል አንዓም ማለት በሂመቱል አንዓም ማለት ግመል፣ ላም፣ የላም ዝርያዎች ሁሉም ፍየልና በግ እነዚህ በሂመቱል አንዓም ይባላሉ። ታርደው ልትበሏቸው ሐላል ሆኖላችኋል አለ ጌታ አላህ ሱብሓነሁ ወተዓላ። ኢላ ማ ዩትላ አለይኩም በዚችው ሱራ አሁን የሚብራራላችሁና የሚነገራችሁ አይነቱ ሲቀር النزي تاردو مقبات شون لتبلو حلال هنو الله شوالا قمل لاموج بقنا فيال بزي كاتتال غير مهل السيد وأنتم هرم إن الله يحكم ما يريد እነዚህ ሐላል ሆነው የተፈቀዱላችሁ ራሳቸውም ቢሆኑ በአደን አድናችሁ የምትበሏቸውም ጭምር እንድትበሏቸውና እንድታድኗቸው የማይፈቀደው ወአንቱም ሁሩም ሐጅ አርሞ ሰው ኡምራም ሆነ ሐጅ ካረመ በኋላ በኢህራም ውስጥ እስካለ ሙህሪም ይባላል። ከኢህራሙ ከወጣ በኋላ ግን የሚታደኑትንም አድኖ መብላት ችግር የለበትም። ለዚህ ነው ገይረ ሙህል ሰይድ ወአንቱም ሁሩም አለ። ኢነላሃ የህክሙ ማ ዩሪድ አላሁ ስብሓነ ወተዓላ ለኸልቁ የሚበጀውን የሚሆነውን ስለሚያውቅ በሚያውቀው መልኩ ለሰው ልጆች አስፈላጊውን የሆነ ፍርድና ውሳኔ ይሰጣል። يا أيها الذين آمنوا لا تهلوا شعائر الله يا الله سبحانه وتعالى شعائر الله مالت حج له هنا وينم عمره حرم ونيته የማይፈቀዱ ነገሮች يفكروا የሚፈቀዱ ነገሮች كل كل የሆኑ ነገሮች አሉ፣ فكر የሆኑ ነገሮች አሉ። እነዚህን ሸዓኢር አላህ የሆኑትን ነገሮች አትዳፈሩ ይላል አላሁ ስብሓነ ወተዓላ። ወለሻህር አልሐራም ወለልሀድየ ወለልቀላኢድ አሹረል ሁሩም የሚባሉ ክብር ያላቸው ወራቶችንም ደም መፋሰስን፣ መግደል፣ መጋደልን ሐራም ያደረግንባቸውንም ሰዓቶች እንዳትዳፈሩ ይላል። ወላ አሚን አልበይት አልሐራም የብተጉነ ፈድላ ምን ረቢህም ወሪድዋና ሰዎች ወደ በይቱላ ወይንም ለኡምራ ለሐጅ ነይተው በሚመጡበት ጊዜ ቀስደው በሚመጡ ጊዜ ተንኮልና እርምጃ ለመውሰድ ጥቃት ለማጥቃት እንዳትቃጡ ይላል አላሁ ስብሓነሁ ወተዓላ። አንዳንድ ሙፈስሮች ይህንን ማንሱክ ነው ይላሉ። ሙሽሪኩም ጭምር ተደበላልቆ ሐጅን ማድረግ በሚችልበት ጊዜ የወረደ አያት ነው የሚሉም አሉ። ወኢዛ ሀለልቱም ፈስጣዱ ከሀጅ ፕሮግራም ውጭ ስትሆኑ ከኢህራማችሁ ስትፈቱ ሐላል ሆኖላችኋል። አድናችሁም ቢሆን መጠቀም እንስሳዎችን ተፈቅዶላችኋል ይላል። ወላ ይጅሪመነኩም ሸነአኑ ቆውሚን አንሰዱኩም አኒል መስጂደል ሐራም አንታተዱ። ይሄ ወደ ሂጅራ ነቢዩ አለይሂ ሰላቱ ወሰላም ሲሄዱ ያባረሯቸው ያሳደዷቸው ቁረይሾች ናቸው። ያንን ጥላቻ ይዛችሁ በሰዎች ላይ ቅምጥ ይዛችሁ ጥላቻን ይዛችሁ ከመስጂድ አልሐራም የምታስወግዷቸውና አደጋ የምታደርሱባቸው መሆን የለባችሁም ማለት ወተአወኑ አለልብሪ ወተቅዋ ወላ ተአወኑ አለል ወልዑድዋን በመልካም ስራ የምትተጋገዙ የምትተባበሩ መጥፎና ወንጀል ከሆነው የምትርቁና የማትተጋገዙን መሆን ያለባችሁ ይላል ጌታ አላሁ ሱብሓነሁ ወተዓላ። ወተቁላህ ኢነላሃ ሸዲዱል ኢቃብ። አላሁ ሱብሓነሁ ወተዓላ እንግዲህ በዚህ በሱረቱል ማኢዳ ይህን ያህሉን ገልጾልን ወደሚቀጥለው አያ ስንገባ ሐራም የሆኑትን የምግብ አይነቶች፣ የደም አይነቶች፣ ልንበላቸው የማይፈቀዱ የእንስሳ አይነቶች የቶቹና ምን አይነቶች እንደሆኑ በዝርዝር ያስረዳል። ስለዚህ በሚቀጥለው ደርሳችን ኢንሻአላህ ሁሪመት አለይኩም ልመይተቱ ወደም ወላሁሙል ኺንዚር በሚል እናነሳለን። ኢንሻአላህ ከዚህ በሚቀጥለው ደርሳችን ከዚህ እናነሳለን። ወሰለላሁ ዐላ ሰይድና መሐመድ